الرجال قوامون አለኒሳ ይባላል። የዚች አሁን የምንገባት ቁርአን አያት ሰበበ ኑዙሏ ወይንም አያቷ ስትመጣ ስትወርድ ነቢዩ ላይ ምክንያት ነበራት ይባላል። አንድ ሰሃባ ነቢዩ ጋር አለይሂ ሰላቱ ወሰላም መጣ። የሚመጣው ሴት ልጁን ይዞ ነው የመጣው። ከባሏ ተጣልታለች፣ ደብድቧታል፣ መደብደብ አይገባትም ነበር ብሎ ለፍትህ ጥያቃ ነው የመጣው። ከዛ በኋላ ተጠየቀ። ተጠርቶ ባል ሌላ ከበድ ያለ ያረገም ነገር የለም። ትንሽዬ በጥፊ ጭው ነው ያረጋት። የአባት ፍላጎት ነቢዩ ጋር ሲመጣ ይሄም ቢሆን በጥፊ መቷታልና እሱም በጥፊ መታ እዚህ በእርሷ አጠገብ ሊል ነው። ገዳይ ይገደላል ብለናል። ትላንት ባሳለፍነው የቁርአን አያት አይተናል። አንድ ወንጀል የሰራ አንድ ሰው ላይ ድንበር ጥሶ ምንም ይሁን ያደረገ እንዳረገ ይደረጋል ማለቱ ነው እሱም ጀሊሉ አላሁ ስብሓነ ወተዓላ የማስታረቅና የማገባባት የማስማማት የቁርአን አያትን ሲያወርድ ወዲያውኑ ከደቂቃዎች በኋላ አርጃሉ ቀዋሙነ አለኒሳ አለ አላህ ስብሓነ ወተዓላ። እችን እችንማ መፈላፈል አያስፈልግም ማለት ነው እንዴ? አስተዳደሮች አይደሉም ወይ ወንዶች? ትንሽዬ ገፍተር ማድረግማ እኮ ትንሽዬ እንዳሁን ነካ ማድረግማ ይሄ ምንም ችግር የለውም። አስተዳደር ነው። ወንዶች የቤት አስተዳደር ኃላፊነትን የተሸከሙ ናቸው እኮ የሚል ቁርአን አያት ወረደ። በማይገባ ጉዳይ አይቻልም፣ በሚሆነው ይሆናል ብሎ የሚሉና የሚመሩ እኮ ናቸው ትዳራቸውን ቢማ ፈደለ ላሁ ባዕለሁም አላ ባዕድ ሰው አላህ ስብሓነ ወተዓላ ሲኸልቅ አበላልጧልና ወንዶች ወቢማ አንፈቁ ሚን አምዋልህም በገንዘባቸው ለከስቡ ብለው የከስቡ የስራው ዘርፍ ምንም ይሁን ምንም ሮጦ ተራሩጦ የሚያመጡ እነሱ፣ የሚያስተዳድሩ የሚቀልቡ እነሱ፣ ሌላም ሌላም ኃላፊነት ያለባቸው የበላይነት እነሱ ወንዶች سلازي تنشي يا شي كانت نغر ما انديت على الله سبحانه وتعالى فالصالحات قانتات بتقوى بايمان يتملو سيتوچ قانتات مطيعات لازواجهن مالك لبالوا تعزاج يونج حافظات للغيب እሱ በሌለበት ክብሯን የምትጠብቅ ለርስቅ ጉዳይ በለው ለከስብ ጉዳይ በለው ለኑሮ በለው ከአገርም አልፎ እስከ ውጭ ሊሄድ ይችላል። ዳመናው ተነሳልኝ ብላ ወክ ሌላ ስራ ማትሰራ ማለት ነው። ፈሳሊሃቱ ምርጥ የሆኑ ሳሊህነት ተቅዋ ያላቸው ቃኒታት ማለት ለባሏ ታዛዥ የሆነች በአግባቡ ሊያስማማ፣ ፍቅር ሊያስይዝ፣ ሰላም ሊያመጣ የሚችል ባህሪ ሰጥተው ታዛዥ የሆነች ሐፊዘቱ ልልገይብ ማለት እሱ በሌለበት ክብሯን የምትጠብቅ እዛም እዚህም የማትክለፈለፍ ማለት ነው። የማታማግጥ ማለት ነው። በአጭር አማርኛ ቢማ ሐፊዝ አላህ እንግዲህ የመጠበቁ ሰበብ እገዛ የአላህ ነው። እሷ በጥረቷ የምትሞክር እንዲህ መሆን ለሴት ልጅ ይገባታል። ግን ከዚህ ጥሳ አልፋ ወላቲ እነዛ ተኻፉነ ንሹዘሁን አምባገነንነትን የምታሳይ አሁን በተገለጸው አይነት ባህሪ ቤቴ ትዳሬ ኑሮ ብላ ተስማምታ ተግባብታ መኖር ትታ ነፃነት እፈልጋለሁ። የፈለግኩበት ደርሼ መምጣት አለብኝ፣ እንደፈለግ መሆን አለብኝ። ሌላ ሌላ አምባገንነትን የግድ የምታሳየዋን አለ አላሁ ስብሓነ ወተዓላ። እንደዚች አይነት ምስት ስትገጥማችሁ ፈይዙሁን ማድረግ ያለብህ ቁጭ አድርጋት ምከራቸው፣ ምከራት። ይሄ ነገር አደጋ የለውም ወይ? በዚሁ ከቀጠለ ጥሩ ይሆናል ወይ? ልጆች አይበተኑም ወይ? ትዳር አይፈርስም ወይ? አደጋውን ግን እያሰብሽ ነው፣ እያስተዋልሽ ነው። ጓደኞች ብለሽ የምትዊና ይዞሽ የሚወጡ ሰዎች እኮ ባህሪያቸው አያምረኝም፣ ለቤታቸው ለኑሯቸው የማይሉ ናቸው። ስለዚህ እኔና አንቺ ኑሮ ይፍረስ ወይ? ምከሯቸው ቀድማችሁ። የመጀመሪያ ደረጃ ምክር ነው መሆን ያለበት። ፈኢዙሁን ይህን ምክር ላትቀበል ቻለች። ወይንም እንደውም ባሰባት። ሁለተኛው ደረጃ መሆን ያለበት ዋህጅሩሁና ፊል መላጂ አለ አላህ ሱብሓነሁ ወተዓላ። ሁለተኛው አኩርፏቸው አለ አኩርፏቸው ለዛውም ቦታ ለይቶ አኩርፏቸው ብሎ ሲል ፊል መላጂ ፍራሽ ላይ አኩርፏቸው መኝታ ላይ ከቻልክ እዛው እያለ አኩርፍ። የማትችል ከሆነ ክፍል ለይተህ ሳሎንም በል። ይሄም አልመለሳትም፣ እንደውም አመረቀሳት። ሶስተኛ ደረጃ ወድሪቡሁና ትንሽዬ መታ አድርጓት። አንዳንድ ሰዎች ሲሰማ በጣም ይገርማል። እዛ ከመድረሴ በፊት ምት የሚባለው የአሁኗን ጥፊ ትንሽ እኮ ነካ ሴት ምት ብሎ እኮ በጣም ነው የሚያጉል። ገፍተር ብታረጋትም ደርበን ገይረ ሙበሪህ ይላል ሌላ ቦታ ላይ ምቱ የሚያቆስል መሆን የለበትም። ሊሰብራት የሚችል መሆን የለበትም። ሚያደማት መሆን የለበትም። ሚጎዳት መሆን የለበትም። አስተኝተ ርገጣት አላለም ቁርአን አላለም ሐዲስ ውጭ ላይ ትንሹንም ትልቁንም የምትፈራ እዚህ እሷ ላይ አንበሳ ሆነ በጠረባ አንሳት አይደለም፣ በካልቾ ምታት አይደለም፣ ርገጣት ላ እንዲህ አይነት ሸሪአዊ አካሄድ የለም። ትንሽዬ ነካ የምታረጋትንም ይህን ሁሉ ምክሮች በየደረጃቸው በየደረጃቸው ተቀብላ ተገጽሳ ተመክራ ፈኢን አጣዕነኩም ፈላ ተብጉ አለይህነ ሰቢላ ከተመለሱ ከተስተካከሉ ሌላ በቀል ውስጥ እንዳትገቡ አለ አላህ ሱብሓነሁ ወተዓላ። ሁሌ የነቆርካት ሁሌ እያቃጠርካት እንድትኖር አይገባም። ምት የሚለው አገላለጽ ቁርአን ላይ ይሄ መሆኑን ያልተረዱ ሰዎች ዱላ ላይዋ ላይ ካልሰበርኩ ይላል፣ ወይ ደግሞ ጥርሷን ካልሰበርኩ አይኗን ካላጠፋ እንዲህ ካላረኩ ምታይ እንዲህ እንዲህ ካሉ ላ እንደዚህ ያለ ቁርአን የለም፣ እንደዚህ ያለ ሸሪዓ የለም። ፍቅርን ነው የሚያጠፋው። ይሄ ማባን ነው የሚሰርዘው። መጠንቀቅ ያለብን ጉዳይ ይሆናል። ኢነላህ ካና አልያን ከቢራ ስለዚህ ትዳር ዓለም ላይ ለሚከሰተው ችግርና አለመግባባት በዚህ መልኩ እየኖራችኋል። አላሁ ስብሐነ ወተዓላ ይሄ በአንተ ስልጣን በአንተ ደረጃ ደረጃዎችን እየጠበክ ትዳርህ ላይ የምታደርገው አይነት የአኗኗር ዘዴና ስልት ነው። ምናልባት ወኢን ኺፍቱም ሽቃቀ በይንህማ ፈባሱ ሀከማ ምን አህሊህ ወሀከማ ምን አህሊሃ ይላል። ከዛ ወጣ ከሰሰች የሚባል ክሱ ሽማግሌ ጋር የሚሆን እውቅና ያላችሁ ሰዎች ጋር የሚሆን ማንም ጋር ይሁን ማንም ሸሪያ ፍርድ ቤት ላይ ቃድም ላይ ይሁን እነዚህ ሰዎች ሊረግብላቸው የማይችል አይነት ደረጃ እየጦዘ ከሄደ ጉዳያቸው ላይ የሚገቡ ሰዎች ቃዲዎችም ቢሆኑ እየናረ እየናረ መሄድና ነገሩ ለሌላ አደጋ የሚበቃ ለመለያየት፣ ለፍች የሚያደርስ አይነት መሆኑ ከታየ ፍባሱ ሀከመን ሚን አህሊሂ ወሀከመን ሚን አህሊሃ አለ። ከሁለቱም በኩል ሊያስታርቋቸው የሚችሉ ሊያግባቡና ሊያስማሙ የሚችሉ ከሱ ዘመዶችም ከሷ ዘመዶችም አንሱ ኢን ኢስላሃን ይወፍቅ ላሁ በይነሁም አስታራቂዎቹ እናስማማለን ለአላህ ብለን እሷን ለማስደሰት ወይም እሱን ለማስደሰት ሳይሉ ወደ አንድ side ሳይዙ ሳያጋድሉ ይሄን እያና ጥሩ ኢክላስ ካላቸው ያስታርቃሉ። ችግር የለውም። አላህ ያስማማቸዋል፣ ሰላምንም ያወርድላቸዋል። ግን ለአላህ ብሎ የሚያስታርቅ ሽማግሌ አለ የለም? ይሄ የጊዜው ጥያቄ ነው። የሚያስታርቅ ሰው ኢክላስ እንዲኖረው ይገባል። ባልና ምስትንም ይሁን የባልና ምስት እርቅ የበለጠና የበለጠ ነው። ባልና ምስት ሲፈርስ ትዳራቸው አገር ነው የሚፈርሰው፣ ብዙ ቤተሰብ ነው የሚፈርሰው። የእሷና የእሱ ቤተሰቦቿ ናቸው የሚፈርሱት። ሌላም ሌላ እያለ መዘዙ በጣም የከበደ ነው። ስለዚህ ቀላል ነገር ተብሎ የሚታይ አይደለም። ግን አስታራቂዎች እነማን ናቸው? ከአላህ ማስታረቅ አጅሩና ሰዋቡን ቀላልም አይደለም። ነቢዩ አለይሂ ሰላቱ ሰላም አንድ ቀን ማታ ቆሞ ከማደር ከደረጀተ ሰውም ከደረጀተ ሰደቃ አጅሩ ሰዋቡ የበለጠ ልጦቅማችሁ አሉ ነቢዩ አለይሂ ሰላቱ ሰላም። አዎ አልስላሁ ዛት ልበይን አሉ። የሰዎችን መሃል ማስታረቅ፣ ማስማማት፣ ማግባባት ይህን ያህል ደረጃና አጅር አለው። አንዳንድ የሚሸመግሉ ሰዎች ቻርጅ ካልተደረግን ማለት አይገባም፣ አያስፈልግም። ይሄ ለአላህ ብሎ ነይቶ በሚያስታርቅ ጊዜ አላህ ሰላሙንም ያመጣል፣ እርቅና መግባባቱንም ያወርዳል። አላህ ይሄን እያ እንዲኖረን ይገባል። ወአብዱላህ ወላ ቱሽሪኩ ቢሂ ሸይአ ወቢልዋሊደይን ኢህሳና አላህን አምልኩ ጌታ አላህ ፈጣሪያችሁ ከሱ ሌላ የሚመለክ ማንም የለምና በሱ ላይ ልታጋሩ የምትችሉት የሚገባ አንድም የለም፣ ተጠንቀቁ ይላል። ወቢልዋሊደይን ኢህሳና ለወላጆቻችሁም መልካሙን ዋሉላቸው ይላል። ከራሱ ኢባዳ ጋር አላህን ራሱን ከማምለክ አምልኩ ብሎ እኔም ብቻ አምልኩ ብሎ ባዘዘ ትእዛዝ ላይ ለወላጆቻችሁ መልካም ዋሉ ብሎ አጣምሮ አመጣ። ክብደቱ ምን ያህል እንደሆነ እንየው። ለወላጆች መልካምን መዋል ክብደቱ ምን ያህል እንደሆነ ነቢዩ ጋር አለይሂ ሰላቱ ሰላም አንድ ሰው መጥቶ ለሰው ልጆች መልካም በጣም በጣም መልካም እንድውል ከሚገባኝና ከሚያስፈልገኝ ሁሉ ለማን ይገባኛል ብሎ ጠየቃቸው። ኡመክ አሉ ነቢዩ ዓለይሂ ሰላቱ ሰላም። እናትህን አሉት። ተቀብያለሁ፣ ተስማምቻለሁ። ስመመን ቀጥሎስ ከሷ ኡመክ አሉ እናትህን አሉ። ስመመን ቀጥሎስ ለሶስተኛ ጊዜ ኡመከ እናትህን አሉ። በአራተኛ ሱመ መን ቀጥሎስ ማንን? ሱመ አባት ቀጥሎ አባትህን አሉ። ሱመ አድናከ ፈአድናከ ከዛ በኋላ እንደየደረጃው እንደየደረጃው እናት ከአባት የምትበልጥበት ሴት በመሆኗ አምጣህ በመውለዷ አቅመ ደካማ በመሆኗ ሌላም ሌላ ሌላ የሚገለጽ መዓት ነገር አለ። አንተ ሆዷ ላይ እያለህ ሙሉ ለሙሉ ነው ባህሪዋ የሚቀየረው። ሙሉ ለሙሉ ምግብ ይጠላባታል። የሚመቻት ምግብ የለም። አሰኛኝ ብላ ብትበላ ታስታውከዋለች። ምግብ አይደለም አፈር እንበላለን የሚሉ ሴቶች አሉ እርግዝና ሲመጣባቸው አንተ ተረግዘህ እኮ ነው፣ ወደኋላ ስለተቀመጥክ ነው። ባዕድ ነገር መጥቶባት ነው ይሄ ይሆን ያለ የስቃዩን መዓት እበት ሄደው የሚያሸቱ ሴቶች አሉ፣ እርግዝና ሲመጣባቸው ሁሉ ነገር ሽታ ጠፍ እምቢ ብሏቸው ጠልቶባቸው። ወሚን አልአጃኢብ ነው ያየሁትን ነገር ልንገራችሁ። ሽንት ቤት እንዲገብታ የምታሸት ሴት አለች። ከእርግዝና በፊት እኮ ሽንት ቤት እንዴት ገብታ ታሸታለች እንዴ? ይህን ሁሉ አንተን እኔን ማርገዝ ነው በእናት ላይን ጣጣ ያመጣባት። ይሄ ብቻ አይደለም እኮ ማታ ሰው ስተኛ ሲያንቀላፋ መኝታው አይመቻት። አልጋ በለው ትወርዳለች፣ መሬት ይሻለኛል ብላ ወርዳ ፍራሹም አይመቻትም። እስቲ በባዶ ትላለች፣ እሱም አይሆንም። ስንቱን ትቆጥራለህ የአኪል አኪ ስንቱን ስንቱን ስንቱን ትቆጥራለህ? የመጨረሻው ዕለትማ አንተ ከሆዷ የምትወጣ ቀን ሞትን በአይኗ አይታ በእጇ ጨብጣ ነው የምትወልደው። ሞት ምን አይነት እንደሆነ አይታው ነው የምትወልደው። በእንደዚህ አይነት ስቃይዋ አላሁ ስብሓነሁ ወተዓላ አንቃ እንዳትገድልና የስቃይ አይነት ያየሁት በአንተ አይደል ብላ እዛ ውስጥ ሲጥጥ እንዳታደርግ ገና ከሆዷ ላይ ወጣ ማንም ላይ የሌለውን ፍቅር ማንንም አፍቅራ ማታቁን የሙሀባ የፍቅር አይነት በዚህ ህፃን ልጅ ላይ አላህ አዝንቦባት ይተዋል። ይህን በአይን ያየችውን የሞት አይነት በአይን አይታ ገና ከሆዷ ወጣ ዞር ብላ እኮ ነው የምታየው ልጄን ብላ። ከዛ በኋላ ሳጃ ይበለው ትሸናባታለህ፣ ትቀስንባታለህ፣ ምኑ ምኑ። አቤት የዱድራንት አይነት እኮ ታፈስ የነበረች እኮ ነች። አቤት ለመልኳ ለውበቷ ስንቴ በመስታወት ምታ የምትቆም የነበረች ለቅርጿ ለምኗስ እንዴት እንዴት ስትሆን የነበረች በአቅሟ በራሷ በአቅምትዋ ያ ሁሉ ይቀራል። ለአንተ ስትል ቁሽሽ ትላለች። ለአንተ ስትል ስብርብር ትላለች። ለአንተ ስትል ትሸታለች፣ ትገማለች። እሷ የአንተ ሽንት እኮ የአንተ ቅዘን አይገማትም። ከውጭ የሚመጣ ሰው እኮ ይገማዋል። እንዲህ ሆና ኖራ፣ ዛሬ ግን የስድብ ትልቁ የስድብ አይነት መማሪያ እናት ነኝ። እናትን እንዲህ ላርጋት የማይል አለ። እችን እናትን እኮ እቺን እናት ወሚነል አጃኢብ ነው ያየሁትና የገጠመኝ ነገር ቢነግራችሁ፣ ወሚነል አጃኢብ የሚገርም ነገር ሴት ልጅ ሴትን ልጅ አይደለም ሴት ሴት ልጅን አይደለም ሴት ልጅ ወንድን ጠርታ መንገድ ላይ እናትን እንዲላድር ስትል በራሴ ጆሮ ሰምቻለሁ። እኔ ሴት ልጅ ሹፍ የሰው ልጅ ለወላጆቹ መልካም ሊሰራ የፈለገው አይነቱን መልካም ቢሰራ ጀዛቸውን ሊከፍል አይችልም። የፈለገውን አይነት የፈለገውን አይነት አረ ወላጅ አባቴ ገንዘቤን ለዚህ አምጣ፣ ለዚህ ጉዳይ፣ ለዚህ ሀጃ፣ ለዚህ ጉዳይ ልጆቼ፣ ቤቴ ተጎዱ፣ አረ ተቸገርኩኝ ብሎ አለ ነቢዩ ጋር አለይሂ ሰላቱ ሰላም። አንድ ሰውዬ መጡ። አንተ ወማሉከ አቢክ አሉ ነቢዩ አለይሂ ሰላቱ ሰላም። ገንዘብ ጠየቀኝ፣ ያለ አግባብ ወሰደብኝ። አንተም ገንዘብህም ሀብትም ንብረትህም የአባትህ አሉ ነቢዩ አለይሂ ሰላቱ ሰላም የነዚህ የሁለቱ ሰዎች ሀቅ ማለት ምድር ላይ በሰው ልጅ ላይ የከበደ የሀቅ አይነት የለም። ለወላጆች በጣም ትልቅ ቦታ እንድንሰጥ ይገባል። ስንቶች ነን ከገጠር በሚመጡበት ጊዜ ቁሽሽ ብለው ቆሽሸው በባዶ እግር ሆነው እናቴ ነች ማለት የምናፍር ስንቶች አለ። አስተምር። ይሄንን አይነት ህግና ደንብ አላህ ትልቅ ቦታ የሰጣቸውን ለምስትም ለልጆችም አንተ ለልጅ በእናትህ ላይ የምትሆነውን ልጆችህ አይተው ነገ ይህን ጀዛ አላህ እዚህ ዱንያ ላይ ያስከፍልሃል። ወላ ተቁል ለሁማ ኡፊን ወላ ተንሃርሁማ ይላል። ያለ አግባብ አንዳንድ ነገሮችን ዝም ብሎ የሰው ልጅ መጠየቅ የሌለበትን የሰው ልጅ መታዘዝ የሌለበትን ለሰው ልጅ መናገር የማይገባውን ከመሸምገላቸው ከመድከማቸው የአስተሳሰባቸው ዝቅ ከማለት የተነሳ የፈለጉትን ይናገራሉ። ሰልችተህ አልችል ብለ አልታገስ ብለ ወላ ተቁል ለሁማ ኡፍን ኡፍ ባክሽ አትበል፣ ወይ ደግሞ አረባክህ ብለ አትመናጨቅ። ወላ ተንሃርሁማ አትመናጨቅባቸው። እኔ አይደለም እያልኩ ያለሁት አላህ ነው እያለ ያለ ወቁለሁማ ቀውላን ከሪማ እምዬ አብዬ እያልክ በተለሳለሰና አንጀታቸውን ሊበላ በሚችል አይነት ጠብር ግፍ እያልክ አነጋግራቸዋል። ስንት ነገርህን ችለው አንተ ለዚህ አብቅቷል። አንተ ከሰማይ ወርዳ አይደለም እኮ እንቁላል የመሰልከው ወይ ከመሬት በቅለህ አይደለም። ከነዚህ አይነቶች ነው የወጣኸው። ለዚህ ነው ከራሱ ኢባዳ ጋር እኔን አምልኩኝ፣ አታጋሩ፣ አታሻርኩ ብሎ እያዘዘ ወብልዋሊደይን ኢሕሳን ለወላጆቻችሁ መልካሙን ዋሉላቸው። ወላጆች ያላችሁ ሰዎች ጥንቃቄያችሁ ከፍተኛ ነው። በነገራችን ላይ ወላጅ አባትና ወላጅ እናት ጥፋ፣ ክሰም፣ ተቆረጥ፣ አደጋ ይድረስብህ የሚል ወላጅ የምትል እናት የለችም። እርግማኔዋ መች ነው ታውቃለህ? ውስጧ ካዘነብህ ሞተ። አበቃ ማለት ነው። ውስጡ ካዘነብህ ሞተ፣ አበቃ ማለት ነው። እንዳያዝንብህ እንዳታዝንብህ ነው ማድረግ ያለብህ። አንተ ብትራብ ይሻላል። ልጆች ብትራብ ይራቡ ይሻላል። አንተ ተቸገር፣ ልጆች ይቸገሩ። እነሱ በፍጹም አቅም በፈቀደው መቸገር የለባቸው። አላህ ምን ያህል እንደሚደሰት ይሄንን ነው ግምት ውስጥ ማስገባት። ለምን ዝም ብሎ አይደለማ ወአቡዱላሃ ወላ ቱሽሪኩ ቢህ ሸይአን ወቢልዋሊደይን ኢህሳና ያለው ወቢዝል ቁርባሃ መልካሙን ስትሉ መልካምን መልካምነትን ስትይዙ አቃርብ ለሆኑ በዝምድና ለቀረቡላችሁ ዘመዶቻችሁም የወላጅ አልባ አይሆንም። ግንባር ቀደምነትና ተቀዳሚነትን የሚይዙ ወላጆች ቢሆኑም ወለታማ ወላጅ ላጡ የቲሞች ለህፃናቶችም፣ ወልመሳኪን ለችግርተኞችም፣ ወልጃር ዝል ቁርባ ጎረቤት ሆኖ ለቀረበህም ጎረቤት ሲባል ካፊር ሆነ ሙስሊም ሆነ ማንም ሆነ ማን ጎረቤት ጎረቤት ነው። ወልጃር ልጁኑብ ቅርበት የሌለው ትንሽ ራቅ ያለ ጎረቤትም ቢሆን ወሳሂብ ቢልጀም ጓደኝነት ሙሳፍርነት ወጣ ስትል አብሮ አጋጣሚ መንገድ ያገናኘ ለእንደዚህ አይነቱ ጓደኛም በተቸገረ ጊዜ መልካሙን ዋለለት ይላል አላሁ ስብሓነ ወተዓላ። ወምድ ሰቢል ለሙሳፍሮችም ወማ መለከት አይማኑኩም አገልጋይ ሆኖ በቁጥራችሁ ስር ላሉትም ጭምር ኢነላሃ ሁኔታዎች ተመቻችተው ሁኔታዎች በብዙ መልኩ ይመቻቻሉ። በኢኮኖሚ በለው በስልጣን በለው በእውቅና በለው በምንም በምንም ሊመቻችል ይችላል። አልጋ በአልጋ ሊሆን ይችላል። እነዚህ እንዲያኮሩህና እንዲሰቅሉህ የሚገቡ ነገሮች አይደሉም ይላል። ለእነዚህ መልካም ዋል ስትባል ያኔ አትርሳ። ኢነላህ ጌታ አላህ ላ ዩሂቡ አይወድም። እወቅ፣ ተጠንቀቅ። መንካነ ሙክታላን ፈኩራ ሁኔታዎች ተመቻችተውልኛል ብለው ጠብረር የሚል ዘብነን የሚል እነዚህም በሰው የማይቆጥ አላህ አይወደውም። በሚቀጥለው ጊዜ ደግሞ ዋጋውን ሊሰጥም ይችላል አላህ ሱብሓነሁ ወተዓላ አኺራ ሳይደርስ እሱ የተመካባቸው ነገሮች ሊተኑ ይችላሉ፣ ሊበሩ ሊጠፉበት ይችላሉ። ውድቀትና ቅሌቱን እዚሁ ሊያይ ይችላል። ከእንደነዚህ አይነት ሰዎች የተገኘው ነኝ ብሎ ውስጡን ማየት አለበት። እላይ መሰቀል አይገባውም ይላል አላህ ሱብሓነሁ ስለዚህ ኢንሻአላህ የዛሬ ደርሳችን እዚህ ይበቃናል። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወአስሐቢሂ ወሰለም። الذين يبخلون ويأمرون الناس بالبخل ويكتمون ما آتاهم الله من فضله وأعتدنا للكافرين عذابا مهينا والذين ينفقون أموالهم رئاء الناس ولا يؤمنون بالله ولا باليوم الآخر ومن يكن الشيطان له قرينا فساء قرينا وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله ۖ وكان الله بهم عليما بسم الله الرحمن الرحيم الحمد لله الصلاة والسلام على أشرف المرسلين محمد بن عبد الله وعلى آله وأصحابه ومن اهتدى هداه إلى يوم الدين يقول الباري جل وعلا في مكم تنزيله سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم الله سبحانه وتعالى በዚህ ሱራ በዛሬ ደርስ الذين يبخلون ويأمرون الناس بالبخل ይላል ከዚች አያ كزيتش قرآن آية بفيت أسكدمو الله سبحانه وتعالى خلقون وب هنا مكر مكروان واعبدوا الله ولا تشركوا به شيئا وبالوالدين إحسانا عليه ከአላሁ ስብሓነ ወተዓላ ሌላ ማምለክ አትችሉም። ራዚቅ እሱ ነው። የፈለጋችሁትንም ያላሰባችሁትንም አይነት ንዕማና ጸጋዎችን ሁሉ የሚለግሳችሁ እሱ ነውና ከአላህ ጋር እንዳታሻርኩ፣ እንዳታጋሩ ሌላው ደግሞ ለወላጆቻችሁ መልካምን ዋሉላቸው አለ። የወላጅ ሐቅና በወላጅ ላይ ያሉ የወላጅ ሐቅ በልጆቹ ላይ ያለ ግዳጅ ተዘርዝሮም አያልቅም። ባለፈው ደርሳችን ልንዳስሰው ሞክረናል። መልካም መስራት ከማንም በፊት ከሰው ልጆች ቅድሚያና የመጀመሪያውን ቦታ ስለሚይዙ ነው ለወላጆቻችሁ መልካምን ዋሉ ያለው። ከዛ በመቀጠል የቅርብ ዘመድ ለሆኑት ያንተን እጅ ለሚያዩት በአንተ ሊረዱ የሚያስችላቸው አይነቶች ምስኪኖችን የቅርብ ዘመዶችህንም ወላጅ አልባ ህፃናት የሆኑ የቲሞችንም ሌሎች ምስኪኖችንም ለመኖሪያ ቤትህ አድራሻህ ለሆነ መኖሪያ ቤትህ ጉርብትና በቅርበት ለሚገኙና ከነሱም ትንሽ አለፍ ብሎ ራቅ ብሎ ለሚገኙ ጎረቤቶችም ሙሳፍር ለሆኑ መንገደኛ ለሆኑ ችግርተኞችም እያለ በዚህ መልኩ መልካሙን የምንውልላቸውና መልካም እንድንሆንላቸው የሚገባውን ሰው ሁሉ ዘርዝሮ ከገለጸ በኋላ በዚህ አያ ማብቂያውና መደምደሚያው ላይ ኢነላሃ ላ ዩሂቡ መን ካነ ሙክታለን ፈኩራ አለ። የሰው ልጅ መለገስ መርዳት የሚችል አቅም ላይ አላሁ ስብሓነ ወተዓላ ካደረሰው በኋላ እነዚህ መልካም ስራዎችን እንዲሰራ አላህ ሲያዘው ሁሉ ሰው ይቀበላል፣ ሁሉ ሰው ይስማማዋል። አላህ ባዘዘው አይነት ይሰማራል ተብሎም አይጠበቅም። የሰው ልጅ ባህሪ ብዙ አይነት ነው። ይሄን ስታደርጉ አላሁ ስብሓነ ወተዓላ አንድ የማይወደው ባህሪ አለ፣ ተጠንቀቁ አለ። ሙክታር ማለት በራሱ የተገረመ የሚኩራራ ማለት ነው። አለኝ ምን አጣሁ? ተሟልቶልኛል፣ አልጋ በአልጋ ሆኖልኛል ብሎ በራሱ ስልት፣ በራሱ ችሎታ፣ በራሱ ብልጠት ሀብቱንና ብልጽግናውን ያመጣው ያመጣ ይመስል የሚኩራራ ማለት ነው። ፈኩራ ማለት ራሱን በላጭ አድርጎ ሚያይ እነዚህ የሚደጎሙና የሚሰጣቸው የሚረዱ ከኔ በታችም አይደሉ ብሎ ንቆ ራሱን ተለቅ አድርጎ ከፍ አድርጎ ማየትን አይወድም አለ። እቺ አይነቷ ባህሪ ያለችበት ሰው ማለት ኢማ ካፍር ነው ወኢማ ሙናፊቅ ነው። መቶ በመቶ ያፈነገጠ ከዲን የወጣ ካፍር ወይም ሙስሊም መስሎ ሙእሚን መስሎ አስመሳይ ሙናፊቅ ነው ማለት ነው። ምክንያቱም አላሁ ስብሓነሁ ወተዓላ ስጥ በሚል ጊዜ ሰጪ እንድትባል አይደለም፣ ለግስ በሚል ጊዜ ለጋሽ እንድትባል አይደለም የተፈለገው። ያዘዘኝ አላህ ነውና እዚህ በዱንያ ላይም እጠቀምበታለሁ፣ አኸራም እጠቀምበታለሁ፣ ለአላህ ደስ ይበለው ብሎ አምኖበት ውስጡ ላይ ጸዳ ባለና ጠራ ባለ ተቅዋና ኢማን ታግዘው የሚሰቁ ሰዎችን አላህ የሚወደው። እንግዲህ አሁን የተገለጸው አይነቱ አስጸያፊና መጥፎ ባህሪ ያላቸው አለዚነ የብኸሉን አለ አላህ ሱብሓነሁ ወተዓላ። እነማን ናቸው? ስስታሞች ናቸው አለ አላህ ሱብሓነሁ ወተዓላ። በአላሁ ስብሓነ ወተዓላ መንገድ አላህ በሚፈልገው መንገድ አሁን ዝርዝሩ ከላይ የጠቀስናቸው የዘረዘራቸውን በቁርአን አያቱ መስጠት፣ መለገስ፣ መደገፍ፣ መርዳት የሚገባቸውን ሰዎች ከወላጆች አንስቶ እነዚህ ላይ ሙክታልና ፈኩር ሆኖ ራሱን ከፍ ከፍ አድርጎ በዚህ አይነት መልኩ ራሱን ልታይ ልታይ የሚልና ለዚህ የሚያበቃ ይሄ ሰጪ አይባልም አላህ ጋር። እነዚህ ማለት ባህሪያቸው እንደዚህ አይነት ባህሪ የተላበሱት የብኸሉን ስስታሞች ናቸው ውሸታቸውን ነው። ሰጪ ሆነው እንኳን ላይላውን ቢታዩ ቢገኙ ሰጪ እንዲባሉ ካልሆነ በስተቀር የእውነት ሰጪ ሆነው አይደለም የሚለግሱት፣ የእውነት ሰጪ ሆነው አይደለም የሚሰጡት። እውነታው ውስጣቸው ላይ ያለው እለዚነ የብኸሉን ስስታሞች ናቸው አለ አላህ ሱብሓነሁ ወተዓላ። ይሄ ብቻም አይደለም ወያእሙሩነ ናሰ ቢልቡኽል ሌሎች እሺ ብሎ የምታዝዙላቸውና የሚሰሟቸውንም ሰዎች በስስታምነት በእጃዙር ይመክራሉ አለ። ባህል ብሎም ይምከሩ። አንተ የለፋው የደከምከው ለሰው ልትዘራ ነው ወይ ብሎም ይምከሩ። በሌላ በዘመናዊነትም በተላበሰ ቃልም ይምከሩ። ቢጤዎቻቸውን ወይንም የሚሰሙና የሚታዘዟቸውን በስስታምነት ይመክራሉ አለ፣ ያዛሉ አለ። ወየክቱሙነ ማ አታሁም ላሁ ሚን ፈድሊህ አላህ የሰጣቸው ኒዕማ እንጂ ይሄ በራሳቸው እውቀት ማንም ሰው ማንም ሰው ርስቅን ሊያገኝ የራሱ ችሎታ የራሱ ብልጠት አንድም ጠብታ ለውጥ ሊያመጣ አይችልም። ፈኢነ ሪዝቀላሂ ላ የጅሩሁ ሂርሱ ሀሪሲን ወላ የሩድሁ ከራህየቱ ካሪህ አሉ ነቢዩ አለይሂ ሰላቱ ወሰላም። የአላህ ርዝቅ በአላህ እጅ ላይ ያለ ርዝቅ ብልጠታቸው ጫፍ የወጣ ችሎታቸው የመነጠቁ እላይ ደረሱ ጥጉን ጫፉን የደረሱ ብልጦችም ቢሆኑ ላጅሩሁ ሂርሱ ሐሪስ አሉ። ጎትቶ ስቦ ሊያመጣው አይቻልም። ወላ የሩድሁ ከራህየቱ ካሪሃ አልፈልገውም ብሎ ከአላህ ርስቅ ላይ ሸሻለሁ ብሎ ጀርባ የሚሰጥ ሞኝ ባለማወቅ የተነሳ እንዲህ አይነቱም ቢሆን ከላዩ ላይ ገፍትሮ መመለስ አይችልም። አንዴ ጀሊሉ በሩን ከከፈተ። ስለዚህ በራሳችሁ ችሎታና በራሳቸው እውቀት በራሳቸው ድካም ብቻ እንዳመጡ ቆጥሮት ወየክቱሙነ ማ አታሁም ላሁ ሚን ፈድሊ የአላህን ኒዕማ የአላህን ጸጋ በበኪልነት በስስታምነት ተሸብበው ሌላውንም በዚሁ እየመከሩ ሚኖሩ አሉ። አንዳንድ ሙፈስሮች ወየክቱሙነ ማ አታሁሙላሁ ሚን ፈድል የሚለው የዲን አልእስላምን ሐቅ ቁርአን ሐቅ መሆኑን የሚደብቁ የሁዳዎች ብለው የሚፈስሩም አሉ። ሁለቱም ያስኬዳል። ወአተድና አዘጋጅተናል አለ አላሁ ስብሓነሁ ወተዓላ ልልካፊሪና አዛባን ሙሂና። እዚህ ራሱን የበላ አድርጎ ጉዳዩ በመያዝ በመጨበጥ ነው ብለው የበላይነት በኢኮኖሚ ነው ብሎ የሚኩራራ ከሱ ፈላጊዎችና ከሱ ተረጂ የሆኑ አሁን የተዘረዘሩ ምስኪኖችን ዝቅ አድርጎ የሚያይ እንዲህ አይነቱ አፈንጋጭ የተዘጋጀለት አላሁ ስብሓነሁ ወተዓላ አዘጋጅተንለታል። ተራ የሆነ አዛብ አይደለም። ዝም ብሎ ማንም የሚቀጣ አይነት የአዛብ ቅጣት አይደለም። አዛበ ሙሂና የሚያዋርደው ዝቅ የሚያደርገው ትንሽ የሚያደርገው አይነቱ አዛብና ስቃይ ውስጥ ገብቶ ይቀጣታል አለ አላህ ሱብሓነሁ ወተዓላ። የሚያዋርደውና ዝቅ የሚያደርገው አይነት ቅጣት ውስጥ ገብቶ ይቀጣል ማለት እዚህ የነበረው ትልቅነቱ አይጠቅመውም ለማለት ነው።